ሰላም ወጣም ወጣቶች ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምፅ ነው። በሀገራችን ودعت وجوهي ودعت وجوهي ودعت وجوهي ودعت وجوهي ودعت وجوهي መልቁሙ በተጠንቀቅ እስልምናን ከጠላቶች ለመጠበቅ ወጣቶች ወይ መልቁሙ በተጠንቀቅ እስልምናን ከጠላቶች ለመጠበቅ ሰላምን ስላስተማራችሁ በእስር ቤት እየተሰቃያችሁ የምትገኙ ውድ ኮሚቴዎቻችንና ወንድሞቻችን በሐሰት በእናንተ ላይ እየመሰከሩ ያሉ ሰዎች ላይ አላህ Subhanahu Wa Ta'ala ቅጣቱን እንዲያወርድባቸውን ጠይቀዋለን በአምባገነናዊ አገዛዝ ከትምህርት ገበታችሁ የተፈናቀላችሁት ውድ ተማሪዎቻችንና ትናንት ጁማ ትግሉን በቁርጠኝነት ለመቀጠል ቃላችሁን ዳግም ያደሳችሁ ውድ የኢትዮጵያ ሙስሊሞች እንደምን ሰምታችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዛሬ ቅዳሜ ጥር 18 ፍትህ ሬዲዮ 10ኛ ፕሮግራሟን አዘጋጅታ ወደ ተደርሳለች። ደርሳለች። እንደተለመደው ዛሬም ሳምንታዊ ዜናዎችንና የተመረጡ ፕሮግራሞችን ታቀርብላችኋለች። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናውን የሚያሰማን ሙሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። ካንተ ወጣ ለስሙ አሰማ ጉዞ ጀምር ወዲያው የረሱላችንን አርማ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን ሳምንታዊውን የፍትህ ሬዲዮ ዜና እናሰማለን። በቅድሚያም ርዕሶቹን ትላንት ጁማ ጥር 17 2005 በቃላችን እንጸናለን የሚል ስያሜ የተሰጠው አገር አቀፍ ተቃውሞ በበርካታ ከተሞች ተካሄደ። በትላንቱ ሰላማዊ ተቃውሞ መንግስት በአዳማና በደሴ ሸዋበር መስጅድ በኃይል ጥሶ በመግባት ሰላማዊ ተቃዋሚዎችን ደብድቧል። አቃቤ ህግ በሐሰት ያሰለጠናቸውን ምስክሮች ማሰማት ጀመረ። በምስክር ሂደቱ ላይ የምስክሮቹ የሐሰት መስካሪዎች መሆናቸውን የሚያረጋግጡ ሁኔታዎች በግልጽ እየታዩ ነው። መንግስት የጥፋት ዘመቻውን በዩኒቨርሲቲ ተማሪዎች ላይ ጀምሯል። ከአንድ ሺህ በላይ የባህር ዳር ዩኒቨርሲቲ ሙስሊም ተማሪዎች ከትምህርት ገበታቸው ተፈናቅለዋል። በደቡብ አፍሪካ በሚካሄደው የአፍሪካ ዋንጫ ላይ በውጭ ሀገር የሚኖሩ ኢትዮጵያውያን ሙስሊሞች ከፍተኛ ተቃውሞ አደረጉ። ኢስላማዊ የባህልና ምርምር ተቋም አይአርሲሲ በመንግስት መዘጋቱ በአዲስ ዘመን ጋዜጣ ታወጀ። አሁን ወደ ዝርዝሮቹ እናልፋለን። ትላንት ጁማ ጥር 17 2005 በቃላችን እንጻናለን የሚል ስያሜ የተሰጠው አገር አቀፍ ተቃውሞ በበርካታ ከተሞች ተካሄደ። በተለይ በአንዋር መስጂድ በተደረገው ተቃውሞ በመቶ ሺዎች የሚቆጠሩ ምዕመናን ተቃውሟቸውን በከፍተኛ ቁጣ አሰምተዋል። ህዝበ ሙስሊሙ ከጁማ ሰላት በኋላ በቃላችን እንጸናለን የሚል መፈክር ከፍ በማድረግ ደማቅ ተክቢራ ያሰማ ሲሆን በመቀጠልም በቃላችን እንጸናለን፣ መውሊድ አይለያየንም፣ ቃላችን አንድ ነው፣ ምስክሩ ያሰት ነው፣ ኮሚቴው ይፈታ፣ መንግስት የለም ወይ፣ ኢቲቪ ውሸታም የሚሉና ሌሎችንም መፈክሮች በከፍተኛ ቁጣ ተሰምተዋል። ይህ በእንዲህ እንዳለ የትላንቱ ሀገር አቀፍ ሰላማዊ ተቃውሞ ከአዲስ አበባ ውጪ በበርካታ ከተሞች ተደርጓል። ሰላማዊ ተቃውሞ ከተካሄደባቸው ከተሞች መካከል በደሴ፣ በአዳማ፣ በዶዶላ፣ በመቱ፣ በጅማና ወልቂጤ ከተሞች ጠንካራ ተቃውሞ ተካሂዷል። በደሴ ሸዋበር መስጂድና በአዳማ ጃሚ አልሐቢብ መስጂዶች ግን የመንግስት ታጣቂዎች መስጂዶቹን በኃይል ጥሰው በመግባት ሰላማዊ ተቃዋሚዎችን ከመደብደባቸውም በላይ በርካታ ሙስሊሞችንም ወደ እስር ቤት ወስደዋል። ታዛቢዎች ይህን የመንግስት ድርጊት የሽፍታ ስብስቦች ድርጊት በማለት የተቹት ሲሆን አያይዘውም አንድ መንግስት ነኝ የሚል አካል የህዝብ ጥያቄን በስርዓት የመመለስ ግዴታ ነው እንጂ ያለበት ሰላማዊ ተቃዋሚዎችን መተንኮስ፣ ለዚያውም የእምነት ቦታዎችን ጥሶ በመግባት ህዝብን መደብደብ ህገ መንግስቱን በግልጽ የሚቃረን ከመሆኑም በላይ ድርጊቱ ከሽፍቶች ብቻ የሚጠበቅ ነው ሲሉ ተናግረዋል። የሁኔታም ሁኔታም እየቀጠለ ከሄደና የህዝቦች መብት እየባሰ ከሄደ ሀገሪቱ ወደ አስከፊ ሁኔታ ልትሸጋገር እንደምትችል ታዛቢዎች ለፍትህ ሬዲዮ ተናግረዋል። ከአንድ ወር በላይ የወስዶ መንግስት ሲያሰለጥናቸው የቆዩት የሐሰት መስካሪዎች ትላንት ማክሰኞ ቃላቸውን መስጠት ጀመሩ። አቃቤ ህግ የምስክሮቼ ስም ዝርዝር በማላውቀው መንገድ በፌስቡክ ተለቆብኛልና ለምስክሮቼ ደህንነት ሲባል የምስክርነቱ ሂደት በዝግ ችሎት ይሁንልኝ በማለት በጠየቀው መሰረት ፍርድ ቤቱ በዝግ ችሎት እንዲካሄድ ወስኗል። ጠበቆቹ ይህ የምስክርነት ሂደት ታዛቢ በሌለበት በዝግ ችሎት እንዲካሄድ የሚያደርግ ምንም የህግ ማስረጃ እንደሌለ በማቅረብ ችሎቱ ለታዳሚዎች ክፍት መሆን እንዳለበት ቢጠይቁም ፍርድ ቤቱ አልተቀበላቸውም። ታዳሚዎቹ አዳራሹን ለቀው ከወጡ በኋላ የመጀመሪያውን ምስክርነት የሰጠው ሀጂ ተስፋዬ የሚባል ሲሆን በምስክርነት ቃላቸው የኮሚቴው አባላት የተመረጡት በህጋዊ መንገድ መሆኑንና የተነሳው ጥያቄ ተገቢ ጥያቄ መሆኑን ማንሳታቸው ተገልጿል። ሀጂ ተስፋዬ አቃቢ ህግ ከሚጠብቀው ውጪ ምስክርነት ይሰጡ እንደነበር ምንጮች ጠቅሰዋል። በሁለተኛው ቀን ምስክርነታቸውን የሰጡ ሁለት ግለሰቦች ሙሉ በሙሉ በሐሰት የመሰከሩ ቢሆንም እየመሰከሩ ያሉት በሐሰት መሆኑ በይፋ ተረጋግጧል። ለዚህም ማስረጃ የሚሆነው ምስክሮቹ ኮሚቴዎቹ በጭራሽ እንደማያውቋቸው ተስተውሏል። የሐሰት መስካሪዎቹን አውበከር ማለቴቱ ነው ብለው ሲጠይቋቸው ሌላ ሰው እንዳሳዩና ያሲን ኑሩ ማለት ሴቱ ነው ሲሏቸው በድሩን ማሳየታቸው ተገልጿል። የተከሳሽ ጠበቆች ታዲያ በማያውቁት ሰው ላይ እንዴት ምስክር መስጠት ይችላሉ በማለት ቢጠይቁም እኛ የምናውቃቸው በድምጽ እንጂ በአካል አናውቃቸውም የሚል አስቂ መልስ ሰጥተዋል። ከዚህ ጋር በተያያዘ አቃቤ ህግ 197 ምስክሮች አሉኝ በማለት አሳውቆ የነበረ ሲሆን የተባለውን ቁጥር ያክል የሐሰት መስካሪዎች ግን እስካሁን ማግኘት እንዳልቻለና በአዲስ መልክ ስልጠና መስጠት መጀመሩን ምንጮች ጠቅሰዋል። በደቡብ አፍሪካ የሚገኙ ኢትዮጵያዊ ሙስሊሞች ስታዲየም ተገኝተው ለኢትዮጵያ ብሔራዊ ቡድን ድጋፍ ከመስጠት በተጨማሪ ከፍተኛ ተቃውሞ አድርገዋል። የተለያዩ መፈክሮች ያሉባቸውን ቲሸርቶች አዘጋጅተው ስታዲየም ለብሰው በመግባትና ከቲሸርቱ በተጨማሪ ወንዶች ኮፊታ በማድረግ ሴቶች ደግሞ ተመሳሳይ ክሬም በመልበስ አንድነታቸውን ጎልተው እንዲታይ አድርገዋል። በቲሸርታቸው ላይ መሪዎቻችን ይፈቱ፣ እኛ ሚሊዮኖች ነን እና ድምጻችን ይሰማ የሚሉ መፈክሮች ተስተውለዋል። ተቃዋሚዎቹ ቢጫ ወረቀቶችን በማውለብለብና እና የተለያዩ መፈክሮችንም በማሳየት እስከ ጨዋታው ፍጻሜ ድረስ ደማቅ ተቃውሞ አድርገዋል። ኢቲቪ ያለ ፈቃድ ሰርቆ በሚያስተላልፈው በዚህ ጨዋታ ይህ ከባድ ተቃውሞ እንዳይታይ ጨዋታውን እየቆራረጠ ሲያስተላልፍ ተስተውሏል። ባህር ዳር ዩኒቨርሲቲ በሙስሊም ተማሪዎች ላይ ባደረገው የእምነት ነጻነት ጥሰት ከአንድ ሺህ በላይ የሚሆኑ ሙስሊም ተማሪዎች ዩኒቨርሲቲውን ለቀው ወጡ። ዩኒቨርሲቲው የተማሪዎች የዲሲፕሊን መመሪያ በሚል ባወጣው መመሪያ ሙስሊሞች እንዳይሰግዱ፣ ኒቃብ እንዳይለብሱና ከሌሎች ሃይማኖታዊ ተግባራቸው እንዲታቀቡ የሚገልጽ ሲሆን ይህን ተከትሎ ሙስሊም ተማሪዎች ቅሬታቸውን በተገቢ መንገድ ለዩኒቨርሲቲው ቢያቀርቡም ምንም ምላሽ እንዳላገኙ ተማሪዎቹ ለፍትህ ሬዲዮ ተናግረዋል። ዩኒቨርሲቲው 13 ሴት ተማሪዎችን ኒቃብ አላወለቃችሁም በሚል ከትምህርት ገበታቸው ካባረረ በኋላ በጀማ ላይ ጥሩ እንቅስቃሴ ያላቸውን ተማሪዎች ጠርቶ በማስፈራራትና የማስጠንቀቂያ ደብዳቤ በመጻፍ ትምህርታቸውን በአግባቡ እንዳይከታተሉ እያደረጓቸው እንደነበር ተማሪዎቹ ገልጸዋል። ዩኒቨርሲቲው በግልጽ ለየብቻቹ ሰላት መስገድ አትችሉም የሚል መመሪያ ባያወጣም ሰላታቸውን dorm ን በሚሰግዱ ልጆች ላይ ግን ሰበብ ፈልጎ የማስጠንቀቂያ ደብዳቤ መጻፍ መጀመሩን ጨምረው ገልጸዋል። ይህ የህግ ጥሰት ከአቅማቸው በላይ የሆኑት የዩኒቨርሲቲ ሙስሊም ተማሪዎች ከአንደኛ ዓመት ጀምሮ እስከ ማስተርስ ተማሪዎች ግቢውን ለቀው ለመውጣት ተገደዋል። መማር ስላልቻሉ ግቢውን ለቀው ከወጡት ውስጥ በአምስት ዓመት ለመመረቅ ግማሽ ሴሚስተር ብቻ የቀራቸው የኢንጂነሪንግና የህግ ባለሙያ ተማሪዎች ይገኙበታል። መንግስት ይህን ድርጊት ያደረገው ሆን ብሎ ሲሆን ተማሪዎች ግቢውን ለቀው አልጋ ይዘው ለማደር ሲሞክሩ ባለ ሆቴሎቹ ደህንነት መጥተው ለሙስሊም ተማሪዎች እንዳታከራዩ ተብለናል በማለት አልጋ እንኳን ሳያገኙ በርካታ ተማሪዎች ሌሊቱን በስቃይ አሳልፈዋል። ለረጅም ዓመታት በኢትዮጵያ ውስጥ የከፍተኛ ትምህርት ተቋም ሙስሊም ተማሪዎችን በኢስላማዊ የምርምር ዘርፍ ላይ ከፍተኛ ተሳትፎ እንዲኖራቸው በማገዝ ሙስሊም ተማሪዎች በባህልና ምርምር ስራዎች ላይ እንዲሳተፉና ለሀገር የሚጠቅሙ ብቁ ዜጋ በማድረግ ከፍተኛ አስተዋጽኦ ሲያበረክት የቆየው ኢስላማዊ የባህልና ምርምር ተቋም አይአርሲሲ ያለ ፈቃዳቸው ተንቀሳቅሰዋል በሚል የውሸት ምክንያት በመንግስት እንዲዘጋ ከተወሰነ በኋላ የተቋሙ አመራሮች ይህን የምርምር ተቋም እንዳይዘጋ ከመንግስት ጋር በመረጃ በማስደገፍ ቢወያዩም ለመንግስት ተቀባይነት ሳያገኙ ተቋሙ ሙሉ በሙሉ እንዲዘጋና በተቋሙ የሚገኘውን ንብረቶችም እንዲያስረክቡ በመንግስት ተደርጓል። ተቋሙ ለመጨረሻ ጊዜ እንዲዘጋ መንግስት መወሰኑንና ተቋሙ መዘጋቱን በአዲስ ዘመን ጋዜጣ እንዲታወጅ የተደረገ ሲሆን ይህ ሀገር በቀል ተቋም ያፈራቸውን ንብረቶች በሙሉ መንግስት ለህገ ወጡ የፊታችን ማክሰኞ ሊያወርሰው እንደሆነ ለማወቅ ተችሏል። የፌደራል ጉዳዮች ሚኒስቴር ከአንድ ዓመት በፊት በሀሮማያ ካምፓስ በተካሄደው የመجلس አመራሮች የአህባሽ ስልጠና ላይ በኢትዮጵያ ውስጥ የሚንቀሳቀሱ እስላማዊ ድርጅቶችን ለመዝጋት መንግስት መወሰኑን ይፋ አድርገው የነበረ ሲሆን በመንግስት እቅድ መሰረት በኢትዮጵያ ውስጥ ከሚንቀሳቀሱ እስላማዊ ድርጅቶች ውስጥ አብዛኞቹ በመንግስት መዘጋታቸው እና የሂሳብ አካውንታቸው እንዲታገድ መደረጉ የሚታወስ ነው። በዶዶላ ከተማ በሚገኝ ቀበሌ ውስጥ ሙስሊሙን ህብረተሰብ ከክርስቲያን ወንድሞቹ ጋር ለማጋጨት የመንግስት አካላት ቅስቀሳ እያደረጉ መሆኑ ታወቀ። ዶዶላ ከተማ በቀበሌ 02 ቀጠና 7 ኦላ 7 በሚባለው ቦታ ላይ የከተማው ምክትል ከንቲባ ሁሴን ጃርሶና የጸጥታ ክፍል ወደዋን ደዋኖ በሪሶ ባለፈው ሰኞ ጠዋት የቤተክርስቲያን አገልጋዮችን በመሰብሰብ ሙስሊሙ ህብረተሰብ እስላማዊ መንግስት የመመስረት ዓላማ አንግበው መንቀሳቀስ ከጀመሩ አመት ሆኗቸዋል። በአሁኑ ጊዜ ትግሉን ከመቼውም ጊዜ በላይ አጠናክረው ቀጥለዋል። ስለዚህ ምእመናንን ቤተክርስቲያን ላይ ሰብስባችሁ ልትመክሩበት ይገባል በማለት ህዝብን የማጋጨት ስራ እየሰሩ መሆኑ ታውቋል። በተያዘም ዜና በዶዶላ ከተማ ባሳለፍነው ጁማ በከተማዋ በሚገኙ አምስት መስጂዶች ውስጥ ህዝበ ሙስሊሙ ከባድ ተቃውሞ ሲያሰማ እንደነበር የአካባቢው ምንጮች ለፍትህ ራዲዮ ባልደረቦች ገልጸዋል። ለዛሬ ያዘጋጀንላችሁ ዜናዎች እነዚሁ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ሃይማኖቴ ክብሬ፣ ሰላት ነው ህይወቴ አልደራደርም ቢገፈፍም መብቴ። አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። መንግስት የጥፋት ዘመቻውን ወደ ውድ ተማሪዎቻችን ላይ ማነጣጠር ጀምሯል። በዚህም የተነሳ ከአንድ ሺህ የሚበልጡ የባህር ዳር ዩኒቨርሲቲ ሙስሊም ተማሪዎች ግፉ ከአቅማቸው በላይ ሆኖ ግቢውን ለቀው ወጥተዋል። ይህን ስንሰማ በጣም አዝነናል። በሀዘን ላይ ሀዘን፣ በብሶት ላይ ብሶት ነው የተጨመረብን። ከግቢው ላይ ለቀው ከግቢው ለቀው ሲወጡ የነበረው ክስተትም በጣም አሳዛኝ ነበር። አላህ ከፈቀደ ወደፊት በሰፊው የምናቀርበው ይሆናል። ትናንት ጁማም በደሴና በአዳማ መንግስት በሙስሊሞች ላይ ከፍተኛ ድብደባና አስራት አድርጓል። መንግስት ሙስሊሞችን በከፍተኛ ደረጃ ማሰቃየቱን እንደቀጠለ ነው። ሆኖም ሙስሊሙ ህብረተሰብ ይሄ ሁሉ ግፍ እየተፈጸመበት ነገሩን ቀለል አድርጎ የመመልከት ሁኔታዎች እየታዩ ነው። አሁን እየተደረገ ያለው ነገር ከባድ መሆኑና ሙስሊሙ ህብረተሰብ ከልቡ ቆርጦ መነሳት እንዳለበት ለማስገንዘብ ይረዳ ዘንድ አንድ ጽሁፍ አዘጋጅተንላችኋል። ጽሁፉን የሚያቀርብልን ቢላል ነጃሽ ነው፣ እንደሚከተለው ያቀርበዋል። በትውልድ ሰላምን ተነፍገን በኖርንባት ምድር ባይተዋር ተደርገን አንድ መድመት ፍትህ ስንጠማ በጠላቶች ተንኮል ልባችን ሲደማ አንድ መት ፍትህ ስንጠማ ክብራችን ስዋረድ መስጂድ ስንቀማ ዝምታው ይብቃ ገዢ ፓርቲ ኢህአዴግ ሀገርን መምራት ትቶ ማተራመስ ከጀመረ አንድ ዓመት አልፎታል። ሙስሊሙ ህብረተሰብ ላነሳቸው ህጋዊ ጥያቄዎች ህጋዊ ምላሽ ከመስጠት ይልቅ በሙስሊሙ ላይ ህገወጥ ተግባሮችን እየፈጸመ ይገኛል። ንጹህ ሙስሊሞችን ከመደብደብ ጀምሮ እስከ መግደል፣ ቤት ሰብሮ ገብቶ ንብረት ከመዝረፍ፣ በጸሎት ቤቶችን እስከ መጠቅ፣ ኡስታዞችን እስር ቤት ከማስገባት፣ ኢማሞችን እስከ ማባረር የደረሰው ኢህአዴግ ህገወጥ ተግባር አሁንም እንደቀጠለ ነው የጥፋት ዘመቻውን በማስፋት የአይናችን ማረፊያ የሆኑትን ውድ ተማሪዎቻችን ላይም ደርሷል በዚህ የባህር ዳር ዩኒቨርሲቲ ተማሪዎች የመጀመሪያዎቹ የጥፋት ሰለባ ሆነዋል ሙስሊም ሆኖ ያለ ሰላት በቁም መሞት ነውና ከአንድ ሺህ በላይ ሙስሊም ተማሪዎች ከመሞት መሰንበት በማለት ዩኒቨርሲቲውን ለቀው ለመውጣት ተገደዋል ከእነዚህ ተማሪዎች ውስጥ በአምስት ዓመት ለመመረቅ ግማሽ ሴሜስተር ብቻ የቀራቸው የህግ ባለሙያዎች፣ ኢንጂነሮች፣ ዶክተሮች መኖራቸውን ስናስብ እየተፈጸመብን ያለውን ግፍ ምን ያህል እንደበረታ እንረዳለን። ገና ስልጣን ከመያዙ የሙስሊሙ ጉዳይ ሲያሳስበው የነበረው ኢህአዴግ ዛሬ ይኸው በጠራራ ፀሐይ ሙስሊሞችን እንደ ኳስ እየተጫወተባቸው ይገኛል። ሲፈልግ ያስራቸዋል፣ ሲፈልግ ይደበድባቸዋል፣ ደስ ካለውም ይገድላቸዋል። አሁን ኢህአዴግ እያደረሰብን ስላለው ግፍ መዘርዘሩ አስፈላጊነቱ ብዙም አልታየንም። ዛሬ ላይ ግን ልንላቸው የፈለግነው ነገር ሌላ ነው። መንግስት ይህ ሁሉን ግፍ ሲያደርስ ሙስሊሙ ህብረተሰብ የት ነው ያለው? ዝም ብሎ እየተመለከተ ነው ወይንስ ምን እያደረገ ነው? በእርግጥ ሙስሊሙ ህብረተሰብ ለመብቱ መጮህ ከጀመረ አንድ ዓመት አልፎታል። ግን ግን ለመብቱ በቁርጠኝነት ሲጮህ የነበረው ከመላው ሙስሊም አንጻር ሲታይ ምን ያህሉ ይሆን ብለን ብንጠይቅ መልሱ ቀላል ነው። በእርግጥ አንዋር ላይ ሚሊዮኖች ሆነን ድምፃችንን በአንድነት አሰምተናል። ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ ድምፃችን ይሰማያል እያልን ጮኸናል። በመላው ኢትዮጵያ ሚሊዮኖች ድምፃችንን አሰምተናል። እስካሁን ግን ሰሚ አጥተናል። ይባስ ብሎ ዱላው በርስቶብናል። ታዲያ ለዚህ ችግር መንስኤ ምን ሊሆን ይችላል? ሚሊዮኖች ድምፃቸውን እያሰሙ መልስ ያላገኙ ሚስጥሩ ምን ሊሆን ይችላል በሚል ትንሽ ማለት ፈለግን። ከላይ ለመጥቀስ እንደሞከር ነው ሚሊዮኖች ድምፃቸውን ቢያሰሙም በቆራጥነት እያሰሙ ያሉት ግን ስንቶቹስ ናቸው? አንዋር መስጊድ ሁልጊዜ ቃላቸውን ጠብቀው የሚመጡትስ ስንቶቹስ ናቸው? መልሱን ለእናንተ ትተነዋል። በትግሉ ውስጥ ንጹህ ተሳታፊ የሆኑት ኃላፊነት አለብን ብለው እየሰሩ ያሉት ስንቶቹስ ናቸው? ቤተሰቦቻችንን አሳምነን ለትግሉ ደጋፊ ሳይሆኑ ተሳታፊ እንዲሆኑ ያደረግን ስንቶቻችንስ ነን? ሌሎችንም ብዙ ተጨማሪ መዘርዘር ይቻላል። ሁሉም ሙስሊሞች የትግሉ ደጋፊ ሲሆኑ ትግሉ ላይ ተሳታፊ የሆኑት ግን በቁጥራቸው አናሳ ናቸው። የትግሉ ደጋፊ ተሳታፊ ከሆኑ ታዲያ ለምን በትግሉ ተሳታፊ አይሆኑም? ይህ የሁላችንም ጥያቄ ነው። መልሱም ቀላልና ቀላል ነው። እሱም መስዋዕትነት መክፈል ስለምንፈራ ብቻና ብቻ ነው። ገንዘባችንን፣ ጊዜያችንን እንዲባክንብን አንፈልግም። መታሰርን፣ መደብደብን፣ ሞትን ስለምንፈራ ነው። ለመሆኑ የሙስሊሞች ብሶት ከልባቸው የሚሰማን ስንቶቻችን ነን? ረሱል ሰለላሁ ዐለይሂ ወሰለም በሙስሊሞች ጉዳይ ሐሳቡን ሳያሳርፍ ያነጋ ከኛ አይደለም የሚለውን ሐዲስ ተግባራዊ የምናደርግስ ስንቶቻችንስ ነን? ለምሳሌ ውድ ተማሪዎቻችን ከትምህርት መፈናቀላቸው አሳዝኖ ሊሆን ይችላል። ግን ከልቡ ይህ ጉዳይ አሳስቦት እንቅልፍ ነስቶት ያውቃልን? መስጊዶች በአፈሙዝ መነጠቅ፣ የሙስሊሙ ጫካ እየተወሰዱ እንደ እባብ መቀጥቀጡ፣ የመድረሳዎች መዘጋት፣ የኢማሞች መባረር አሳስቦን እንቅልፍ ነስቶን ያውቃልን? መፍትሄውንስ ለመፈለግ ተሯሩጠናልን? ይህ ጉዳይ አሳስቦን በቁርጠኝነት ለመታገል ወስነናልን? ውድ የአላህ ባሮች ሆይ ዱንያ የፈተና ሀገር መሆኗን መርሳት የለብንም ሳይፈተን ጀነት የሚገባ ማንም የለም ጀነት በጣም ውድ ነገር ናት አሁን የገጠመን ከባድ ፈተና ነው የሚገጥሙንን ፈተናዎች መሸሽና ፈተናዎቹን ተቀብሎ ላለመስተናገድ መሞከር ፈተናውን እንደ መውደቅ ይቆጠራል ፈተናውን የወደቀ ደግሞ መጨረሻው ምን ሊሆን እንደሚችል ግልጽ ነው ዱንያ ላይ የተቀመጥነው ለጨዋታ እና ዛዛታ አለመሆኑን መረዳት ይኖርብናል ከጫንቃችን ላይ የተሸከምናቸው በርካታ ኃላፊነቶች እንዳሉብን ጠንቅቀን ልናውቅ ይገባናል። ሙስሊሞች እየታደኑና እየተሰቃዩ እኛ በሞቀ ቤታችን ላይ ሆነን ምንም እንዳልተፈጠረ አድርገን ተኝተን የምናድር ከሆነ መተዛዘናችንና መተባበራችን ምኑ ላይ ነው? ረሱል ሰለላሁ ዐለይሂ ወሰለም ሙስሊሞች እንደ አንድ አካል ናቸው የአንዱ ህመም ሌላውን ይሰማዋል ብለው ነግረውን ነበር ታዲያኛ ምን ነው የወንድሞቻችን ስቃይ አልሰማለንሳ ውድ የአላህ ባሮች ሆይ አሁን የተጀመረውን የጥፋት ዘመቻ ቀላል አድርገን እንዳናየው እንዴትስ ቀላል ይሆናል ይህ ሁሉ ሰቆቃ እያየን እየሰማን ሕያው ልብ ያለው ሙስሊም መቼም እንዲህ ስቃይ በዝቶ በሰላም እንቅልፉን ተኝቶ ያድራል ለማለት ያስቸግራል። አሁን ያለንበት ወቅት ሐሳባችንን ጥለን የምንተኛበት ጊዜ ላይ አይደለንም ያለነው። ሙስሊሞች መብታቸውን መጠየቅ አልቻሉም። ሙስሊሞች መነገድ አልቻሉም። ሙስሊሞች መነገድ አልቻሉም። ሙስሊሞች መስጂድ ገብተው መጸለይ አልቻሉም። ሙስሊሞች መማር አልቻሉም። በአጠቃላይ ሙስሊሞች መኖር አልቻሉም። ታዲያ እንዲህ ሆኖ ኑሮ እስከ መቼ? ተከብረንባት በኖርንባት ሀገራችን ዛሬ እንዲህ ስንዋረድ ባይተዋር ስንደረግ ዝምታችን አልበዛምን? ተዋርዶ መኖር ምርጫችን ሆነ ማለት ነውን? ተዋርደን መኖር ምርጫችንስ ቢሆን ነገ በየቤታችን እየታደን ላለመገደላችን ምን ዋስትና አለን? ሶላት አትስገዱ ተብሎን ልጆች ቁርአን እንዳይቀሩ ዲን እንዳይማሩ ተብሎ መኖር ከእንግዲህስ ምን ያደርጋል? ሙስሊሞች አትሁኑ ከተባለን ታዲያ አማራጫችን ምን ይሁንስ? ከኢስላም አፈንግጦ ዱንያን አፍቅሮ መኖር ወይስ ዱንያን ተሰናብቶ በክብር ለዲኑ መሞት ፍትህ ስንጠማ ክብራችን ስዋረድ መስጂድ ስንቀማ ግና ግና ግና አሁን መረረን አሁን ግን መረረን አሁን ግን መረረን በዛብን ስቃዩ ክደትና ኒፋቅ አብረው ሲወያዩ አሁን ግን መረረን በዛብን መከራ ውድ የኢትዮጵያ ሙስሊሞች ከዚህ በላይ የምንጠብቀው ነገር የለም። ካሁን በኋላ ሁሉም ሙስሊም በያለበት ዝግጅት ማድረግ እንዳለበት ሊያውቀው ይገባል። ሁሉም ሙስሊም በያለበት ዝግጅት ማድረግ እንዳለበት ሊያውቀው ይገባል ኢስላም ሲደፈር ሰምቶ እንዳልሰማ አይቶ እንዳላየ መሆን ነገ በአላህ ፊት እንደሚያስጠይቀን መዘንጋት የለብንም ለዲናችን አስፈላጊውን መስዋዕትነት ሁሉ ለመክፈል አስፈላጊውን መስዋዕትነት ሁሉ ለመክፈል ከልባችን ቆርጠን መነሳት ይኖርብናል ጉዳዩ ሀብቴን ንብረትን የሚያስብል ጉዳይ አይደለም ከልጅ ከሀብት በላይ የሆነ እስልምናችንን ተነጥቀናል ተወርሰናል፣ በሀገራችን ላይ ተዋርደናል። ከእንግዲህ ይበቃል ተዋርዶ መኖር በቅቶናል። ተነስ ጀግና ወጣት የዲኑ አርበኛ፣ ምለስ ተገዝተሃል እንቅልፍም ላተኛ። ተነስ ነጃሺ ሆይ ተነሱ ቢላሎት፣ ጠላት አስጨናቂ የኢትዮጵያ ጀግኖት ተነሱ ቢላሎች ጀግኖች ሱመያዎች ጠላት አስጨናቂ የኢትዮጵያ ጀግኖች በክብር እንድንኖር ወይም በክብር እንድንሞት እንሻለን። ስለሆነም መላው የኢትዮጵያ ሙስሊም ትልቅ ትንሽ ሳይል የግል ጉዳዩን በመተው የሁለናችን ጉዳይ የሆነውን እስልምናችን ላይ የተቃጣውን ዘመቻ ለመመለስ ሌት ተቀን ልንሰራ ይገባናል። መረጃዎችን ላልደረሳቸው ማዳረስ፣ በየቦታው የሚፈጠሩ ክስተቶችን ፎቶና ቪዲዮ በመቅረጽ በኢንተርኔት በመላክ በፖሊስ ጉዳት የደረሰባቸውን ወንድሞችና እህቶቻችንን በመጠየቅ በአጠቃላይ በዚህ ሂደት ላይ ጉዳት የሚደርስባቸውን ወንድሞችና እህቶቻችን ከጎናቸው በመሆን ፌስቡክ የመረጃ ምንጫችን ነውና ፌስቡክ መጠቀም የማይችሉትን በማስተማር ቪዲዮና ፎቶ እንዴት መላክ የማይችሉትን በማስተማር ቆርጠው ያልተነሱ ወንድሞች ደግሞ ቆርጠው እንዲነሱ በማድረግ ትግሉን አጠናክረን ብቻ ሳይሆን ለመሞትም ወስነን በቁርጠኝነት መነሳት ይኖርብናል። ምክንያቱም ተዋርዶ ከመሞት በክብር መሞት ምርጫችን ነውና። ጀግናው ወጣት እኮ የት ነው ያለኸው? ከንጨልሞ ስቃይ በስቶ እያየኸው፣ በልትነሳ ተነስተ ሰደድ የረሱልን መንገድ አላሁ አክበር በል ثلاثم يربدبد الله أكبر بل ثلاثم يربدبد السلام عليكم ورحمة الله وبركاته إنه سلام أي تقلو عن دنيا رسول الله صلى الله عليه وسلم لجهد لجهد ትልቅ ዋጋ እንደሚሰጥ አዞናል። አላህ ስብሓን ወተዓላም በቁርአን ነግሮናል። ቃል የምትዳ ነው። ለእኛ ለሙስሊሞች ደግሞ ኢስላም ከምንም ነገር በላይ ዋጋ የምንሰጠው ነው። በኢስላም ላይ ምንም አንደራደርም። እነሆ በቃላችን ጸንተናል። ቃል እጅርተናል። ቃል ደግሞ ተግባር የሚፈልግ ጉዳይ መሆኑ እሙን ነው። እነሆ የኢስላም ጥላቶች ግልጽ ጥላቻቸውን ማሳየት ብቻ ሳይሆን መተግበር ከጀመሩ ሰነበቱ። ሙስሊሙ ደግሞ ቃሉን ሊያጸና የሚመጣውን ፈተና ተቋቁሞ እነሱንና የሚፈለገውን ሁሉ ሊከፍል ዝግጅት ማድረግ ግድ ይለዋል። መስጂዶቻችን ተነጠቁ፣ የአላህ ቤት ተደፈረ። ሶላት መስገድ በዩኒቨርሲቲ ግቢም ውጭ ተከለከለ። በመስጂድም እንዳንሰግድ ተደረገ። ከዚህ በላይ ምንጣ ነገ ደግሞ በየመንገዱ ሙስሊም በመሆናችን የምንወረፍበት የምንዋረድበት ጊዜ ሩቅ አይሆንም። ይህም ደግሞ እኛ ሙስሊሞች ውርደትን መቼም አንቀበለውም ከሚል አንድ ወቅት እንደተናገረው እኛ መኖር የምንፈልገው ተከብረን ነው ተዋርደን መኖርን አንሻም ብሎ ነበር እስኪ እንስማው ነዒሹ ከኖርን ተከብረን በክብር በኩራት መኖር ተዋርደን መኖርን ልንፈቅ አይገባም ተዋርደን መኖርን ልንፈቅ አይገባም በዲናችን ኮርተን ዲናችን በዲናችን አንገታችን ቀና አድርገን እንኖራለን። በተቃራኒ መኖር አንፈልግም። አዎ ይህን መቼም አንቀበለውም። እኛም እነሆ ዛሬ ቃላችንን ልናደርስ እነሆ ዛሬ ቃላችንን ለመፈጸም ራሳችንን ልናዘጋጅ ግድ ይለናል። ሰሃቦች ይህን ቲም ለመጠበቅ በርካታ መስዋዕትነት ከፍለዋል። ለዲናቸው ማድረግ ያለባቸውን ሁሉ አድርገዋል። ዲናቸውን ከምንም ነገር በላይ አስቀድመዋል። ኡስታዝ አወክር አህመድ ለዛ ሰለፍ ልኡማ ለኛ ለዚህ ኡመት ማህበረሰብ ለነቢዩ ስ ሰለም ተከታዮች አላህ ሞዴል አድርጎ ያቀረባቸው እነዛ መልካም ትውልዶቻችን በእስልምና ጋር የነበራቸውን ትስስርና ግንኙነት ታውቃላችሁ ገንዘባቸውን ሙሉ ለሙሉ ለእስላም ሰጥተዋል ሀያታቸውን ሙሉ ለሙሉ የሚወዱትን ሀያት አሳልፈው ሰጥተዋል ቤተሰቦቻቸውን ሙሉ ለሙሉ አሳልፈው ሰጥተዋል ያንንም አድርገው ግን አልተቆጩ ያንንም አድርገው ግን አልተጸጸቱም እንደውም አንዳንድ ቦታዎች ላይ ስንመለከት አንሷቸዋል ሐቂቃ ያ ብቻ በመሆኑ ውስጣቸው ተጸጽቷል አንዲት ነገር ብቻ ማድረግ መቻላቸው ውስጣቸውን ጎድቷቸዋል ህይወት ብቻ መሰጠቱ ይሰማቸዋል ለምን እንዴት ለእስልምና እኔህም ብቻ ነው ወይ መስጠት ያለብኝ ብሎ ያስባሉና ሌላ ሙሲባ አይደለም ዱንያ መሰል ተያይዞ የሚመጣውን ነገር እንደ እስላም ሙሲባ ተደርጎ አይቆጠርም ሙሲባው በዲኑ ላይ የሚመጣው ችግር በዲኑ ላይ የሚመጣው መከራ ነው አባቶቻችሁ ወንድሞቻችሁ፣ ቤተሰቦቻችሁ፣ የምትኮሩባቸው ዘሮቻችሁ፣ የትዳር አጋሮቻችሁ፣ እንዲሁም መኖሪያ ቤታችሁ፣ መክሰርን የምትፈሩለት ንግዳችሁ እናንተ ልብ ውስጥ ከአላህ ከመልእክተኛው ከዲን ልእስላም ወይም ከፊ ሰቢልላህ የበለጠ የተወደዱ ናቸው ብሎ ጥያቄ ይጠይቃል አላህ ስብሐ እነዚህ ነገሮች እና ከዲኑ የበለጠ በእናንተ ልብ ውስጥ ቦታ ካላቸው ፈተረበሱ ነው የሚለው አላህ hatta የእቲ ቢአምሪ ተጠቀሙ ይላል አላህ። መደሰት አለብን ብላችሁ ካለባችሁ ደስታ ነው ብላችሁ ከቆጠራችሁ ተደሰቱ። ያቺ ጊዜ ደርሶ የተወሰነችላችሁ አጀል ቀርቦ እስከምትሸጋገሩ ድረስ ለምን አላህ እነዚህን አመፀኛ የሆኑ ፋሲቅ ህዝቦችን አይመራም ይላል እስኪ ከዚህ ለዱንያ እንጂ ማን ለዲኑ ለኢስላም ያወጣውትን ኢስላም ከምንም ነገር በላይ ዋጋ ይሰጠዋል ስለዚህ ዲን ምንም ነገርን ለመስጠት ምንጊዜም ዝግጁ ሆነን መጠበቅ አለብን አንድ ወቅት አቡበክር በአማር መስጂድ ባደረገው የመጨረሻ ንግግሩ ይህን ብሎ ነበር ይህ መንገድ ደግሞ አልጋ ባልጋ የሆነ መንገድ አይደለም ሙፈረሽ ቢል ወርድ አይደለም አበባ ተነጥፎበት የምንጓዝ መንገድ አይደለም እናውቀዋለን ከታሪክ አስተምሮት ከነቢያችን ስ መነሳት ጀምሮ በሰሃባ ላይ የደረሰው እንግልትና መከራ ሁልጊዜ መድረክ ላይ ቁመን እየተናገርን አደባባይ ላይ እየወጣን የሆነ ነገር እያልን ብቻ ሳይሆን የሚመጡትን ችግሮች ሁሉ ተቋቁመን የሚከፈለውን ነገር ሁሉ ከፍለን ዲናችን ላይ የመጣውን ነገር አሁንም እንመልሳለን። አሁንም እየደረሱ ያሉት ህገ መንግስታዊ የሆነ በእኛ የተሰጠንን ጉዳይ የሚጥሱ ነገሮች ላይ እስከ መጨረሻው በማንኛውም ነገር እንደራደራለን በዲናችን ግን እስከ መጨረሻው ድረስ አንደራደርም አዎ ዲናችን ከምንም ነገር በላይ ዋጋ አለው የታሪክ አህመድ ዲን ጀበል ትላንትን የማውቅ ስለ ነገው እርግጠኛ መሆን አይቻልም ይላል የኢትዮጵያውያን ሙስሊሞች በጠቅላላ ታሪክን መማር ማንበብ ማወቅ ወሳኝነት አለው ትናንትን የማያውቅ ሰው ዛሬን አያውቅም፣ ስለ ነገውም እርግጠኛ አይደለም። ወዴት እየተጓዘ እንደሆነ የተጨበጠ እይታ የለም። ያለፉት አሊሞቻችን፣ የጥንት አባቶቻችን دين الإسلام ን ለእኛ ሲያስረክቡ እጅግ በርካታ መስዋዕትነትን ከፍለዋል። አንገታቸው ታርዷል። እጃቸው ተቆርጦ እንደ ክረባት አንገታቸው ላይ እንዲያንጠለጥሉ ተደርጓል። May 29 1878 ወይንም በኢትዮጵያ አቆጣጠር ግንቦት 22 18 ሰባ ላይ የቦሩ ሜዳ ጉባኤ ተብሎ ከደሴ 10 ኪሎ ሜትር ላይ በተደረገው ዘመቻ ከጉባኤው በኋላ እስልምናችሁን ጣሉ፣ እምነታችሁን ቀይሩ ተብለው በርካታ አሊሞች እስላምን እንለቅም ብለው ሸሂድ ሆነዋል። አጼ ዮሐንስ አጼ ዮሐንስ ከቦሩ ሜዳ ጉባኤ በኋላ ወሎ ላይ ቃሉ የሚባል ቦታ በኬ ላይ ሀያ ሺህ ሙስሊሞችን እስላምን አንለቅም በማለታቸው ተጨፍጭፈው ሸሂድ ሆነዋል። አምስት መቶ ሺህ የኦሮሞ ሙስሊሞች በግድ ክርስትናን እንዲቀበሉ በአፄ ዮሐንስ ጫና ተደርጎባቸዋል። ሀምሳ ሺህ ኦሮሞ ያልሆኑ ሙስሊሞችን በግድ ክርስትና እንዲነሱ ተደርገዋል። ይህን ሁሉ እምነት የማስለወጥ አቂዳ የማስጣል ወደ ኩፍር የመውሰድ መንገድን ተነስተው ለአስራ ሰባት ዓመታት ከታገሉ አሊሞች መካከል ሼክ ጠለሃ ጃዕፈር ታሪክ የሚያስታውሷቸው ናቸው። ሼህ አልዩ ሐሚድ በሕይወት ሲቀበር ገራዶች ጭሰው ገደሉ ይናገራል። ያኔ ማን ነበር? ንገሩኛ እኮ ነው ማን ነበር ጠቡ ከስላም እንጂ መች ካስራሚ ነበር እቦሩ ሜዳ ላይ አንድ ሆኖ ሲማከር ወሃብይን ነበር ሱፊን ለማባረር አክራሪነትን ነው ሰለፊን ለማኖር ወይስ እስልምናን ወገቡን ለመስበር በርካቶች በረሃብና በጥም ሞተዋል ለምን ኢስላምን አንለቅም ሸሪዓን አንተውም በማለት አህመዲን ጀበል በአስገራሚ ንግግሩ ያለፉት አያቶቻችን ለዚህ ዲን ሲሉ የከፈሉትን መስዋዕትነት እንዲህ ሲል ያስታውሰናል። በተለይ አጼ ምኒልክ ኪታብ የተባለ እስላማዊ መጽሐፍቶችን በሙሉ ከሙስሊሞች እየተነጠቀ እንዲጣል ቤታቸው ውስጥ ብቀው የተገኙ በርካታ አሊሞች ግማሾቹ ሲገደሉ ሌሎቹ ምግብና ውሃ እንዳይደርሳቸው ተደርገው አርባ ቀን ሙሉ ያለ ምግብና ውሃ ቆይተው ለኢስላም ሲሉ ሸሂድ የሆኑ አሊሞች አሉ። አንድ ጊዜ ሱፊ አንድ ሰለፊ ሙስሊም እያሉ በሰሩ ባስባቡ እስላምን ለማጥፋት ወጥመድ ይሰራሉ። ሰለላሁ ዐለይሂ ወሰለም ሐዲስ በኪታብ ያላቸው ፍቅር እስልምናን ለማስፋፋት የከፈሉትን መስዋዕትነት ስናይ ሀቂቃ እኛ ላይ ምን ደርሷል የሚለውን ጥያቄ ቆም ብለን እንድንጠይቅ ያደርጋል። በወቅቱ በነበረው ሂደት ከቦታ ቦታ እየተሸሸ እስልምናን በነፃነት አንገት ቀና አድርጎ ማስተማር ያልተቻለበት በተለይም በአፄ ዮሐንስ ጭፍጨፋ ሙስሊም ሴቶች ግንባራቸው ላይ መስቀል እንዲነቀሱ ለእያንዳንዱ የአካባቢ ሙስሊሞች ክርስትና በግድ እንዲነሱ ተደርጎ የነፍስ አባት እየተባለ ሲሰየምላቸው እንደዚሁም ስጋ ወደሙን እንዲቀበሉ ተብሎ በየቤተ ክርስቲያኑ ሲጎተቱ ቀን ቀን ክርስቲያን መስለው ይውላሉ። ማታ ማታ ተደብቀው ይባላ ይፈጽሙ ነበር። አሁን ወዳለንበት እመለሳለሁ። እንደሚታወቀው በኢትዮጵያ ታሪክ ውስጥ ቅድም እንዳነሳሁላችሁ አፄ ዮሐንስ እምነት የማስለወጥን ዘመቻ ባደረገበት ጊዜ ሙስሊሞች እስልምናችንን፣ ሱናን፣ ቁርአንን፣ አንድነታችንን ብለው ዲኑን ብለው በርካቶች ተሰደዋል፣ ተገለዋል። እጃቸው ተቆርጦ እንደ ከረባት አንገታቸው ላይ እንዲንጠለጠሉ የተደረጉ አሊሞች አሉ። በዚህ እጅ ነው ኪታብ እየጻፍክ ህዝቡን ያስተማርከው ተብሎ በተለይም አጼ ቴዎድሮስ የታላላቅ አሊሞችን እጅ በመቁረጥ አንገታቸው ላይ ተንጠልጥለው እንዲዞሩ ያደረገበት ታሪክ ኢትዮጵያ ውስጥ አልፏል። ይህን ያህል መስዋዕትነት ተከፍሎ ዛሬ በእኛ እጅ የደረሰውን ዲን ምን ያህል አንድነታችንን ጠብቀን እየተማማርን እየተራረምን እየተወያየን ልብ ለልብ ተገናኝተን አንድ ሆነን ዲናችንን ይዘን በአንድነት ጸንተን እኛ ላይ እኛ ላይ የደረሰውን ዲን እኛ ጋር የደረሰውን ኢስላም ምንም ሳይሸራረፍ ምንም ሳይበረዝ በይሁዳም ይሁን በማንም ሴራና ተንኮል ሳይሸራረፍ ወደፊት ማስተላለፍ ምን ያህል ኃላፊነቱ ከባድ እንደሆነ ከትናንቱ ማየት ይቻላል። ወሃቢ ሰለፊ ሳይባል አክራሪ የድሮ ንጉሥ ሚካኤል ያረገው ሰላሳ ሺህ ሰው ምንድን ነው? ይሄ ሁሉ ሰው አክራሪ፣ ይሄ ሁሉ ሰው ሱፊ ነው። አረ ሌላው ይቅርና ታዲያ እኔ ማን ነበርና ቦልከና ደሜ ሲገባ እኮ መሸለፍ ይገባ ያሞራው ሀገር ያሞራው ሀገር ዋርካ የኔ ሀገር ሲደረግ መካ ሳላስር ስጦም ሳጣ ሾርባ ያረዱትን በግ ስጠባ ያኔ ሰለፊ ነበር ወሃቢ እስኪ ንገሩኝ አባባ ያለፈውን ታሪክ የምናነሳው ዝም ብለን እያወደስ በትላንት ታሪክ ተደብቀን እንድንኖር አይደለም። ግንቦት 22 ቀን 18 በኢትዮጵያ አቆጣጠር እስልምናን ጣሉ ተብሎ በተደረገው ጫና ወሎ ላይ ቃሉ ላይ በአንድ ስፍራ ሀያ ሺህ ሙስሊሞች ኢስላምን ከምንተው ብለው ሸሂድ ሆነዋል። እኛ እኛ የነሱ ልጆችና የልጅ ልጆች ነን። በምንም መንገድ ቢዘጋ ከዚህ በላይ መስዋዕትነት ቢያስከፍል ለመክፈል ዝግጆች ነን። እኛ እኛ የእነ ልጆች ነን። እነ ያስተማሩን እጅ ሳይሰጡ እስከ መጨረሻ ድረስ አሃዱን አሃድ እያለ የሚመጣውን መቀበል እንጂ ወደ ኋላ ማለት አይደለም ምን ቢደረግ ከዲናችን ወደ ኋላ የሚመልሰን እንደሌለ ሰላማዊ በሆነ መልኩ መልእክታችንን ልናስተላልፍላቸው ይገባል አላሁ አክበር ዛሬ ትግላችን እየተጋረጠ ያለው አደጋ እጅግ በጣም ከባድ ነው ታላቅ መስዋዕትነትን የሚጠይቅ ለዚህ ደግሞ እነሆ ቃል ገብተናል ዕቃችንን ማጥበቅ ይኖርብናል። አሁንም ወደ ታሪክ ምሁሩ ለመልሳችሁ አዎ የታሪክ ምሁሩ እንደተናገረው በርካታ አሊሞች ለዚህ ዲን ሲሉ በርካታ መስዋዕትነትን ከፍለዋል። አንድነት ለሙስሊሞች ምን ያህል ጠቃሚ እንደሆነ በዝርዝር መናገሩ አስፈላጊ ነው ብያለም ጥቅሙን ሁላችን ብንረዳው ትኩረት ሰጥተን ግን በተግባር ላይ ማዋሉ ላይ ነው ክፍተት። እስላምኛ ዘንድ የደረሰው ምናልባትም እንደ ቀልድ ቅድም ስንሰማቸው የነበሩ አሊሞች እንዲሁ እንደ ዛሬ ተመችቷቸው እስላማዊ ሂደቶች ተስፋፍተው ኪታቡን መግቤት ዲኑን መማር ሁሉ ነገር ገር በገር ሆኖ አይደለም እዚህ የደረሰ እስላምን ለመጠበቅ ሲባል አረብ ፈቂህ የተሰኘው ጸሐፊ የኢማሙ አህመድ ዜና መዋዕል ጸሐፊ ኪታቡ ላይ እንዳሰፈረው በእንግሊዝኛው ትርጉም 350 ገጽ ላይ እንደተቀመጠው ኢማሙ አህመድ ወደ ሀዲያ በሄደበት ጊዜ የእናንተ እስልምና ምን አይነት እስልምና ነው? እንዴት በየአመት ከግብር ጋራ ሙስሊም ሴትም ትገብራላችሁ? ዘሯ የተመረጠ መልክ ያላት በየአመቱ ከግብር ጋራ እንዴት ትገበራለች ብሎ ሲጠይቃቸው የሀዲያው መሪ የተናገረው ልብ ብላችሁ አድምጡ። ምን ነበር ያለው? ከኛ በፊት የነበሩ አጼዎች እስልምናን ለማጥፋት ባደረጉት ዘመቻ መስጂዶቻችን ወደሙ፣ እስልምና ሊጠፉ ሊጠፋ ደረሰ። ይሄ ከሚሆን ብለው ዑለሞች አጼው ያለውን እሺ ብለው በየአመቱ ሴት ልጅ ይገብራል። ወደ አጼው ስትሄድ እስላምን ታጣለች፣ ክርስትና ያስነሷታል። እስላምን አጣች ማለት ሞተች ማለት ነው። ይህንን አውቀው ሸኾችና ዑለሞች መስጂድ አምጥተው አጥበው ከሽነው ሰላቱል ጀናዛ ሰግደው በህይወት እያለች በዚህ መልኩ ይገብሩ ነበረ ብሎ ተናግሯል። አላሁ አክበር። ከእስልምና በላይ እስልምና ከሚጠፋ ዲናችን ከሚጠፋ ሰው መገበር ይሻላል ብለው በዚህ መልኩ ዲኑን ለመጠበቅ ሲገበሩ እንደነበረ በኢትዮጵያ ታሪክ ውስጥ ታይቷል። እጅግ በጣም ከአይምሮ በላይ የከበደ ስቃይን፣ መከራ፣ እንግልትን አሳልፈዋል። እኛስ ለዲናችን ምን ያክል ቦታ ሰጥተናል? ኡስታዝ አቡበክር ይጠይቃል። ለሌሎች ነገሮች ሁሉ ትልቅ ቦታ እንሰጣለን፣ ለዲናችን ግን ምን ያክል ዋጋ እየሰጠን ያለ ነው? ባለን ነገር ግን እስልምናን መጥቀም አልቻልንም። ባለን ነገር ግን እስልምና ከኔ የሚፈልግብኝን ነገር ወይም ደግሞ ለእስልምና የሰጠሁት ቦታ የለም። ለብዙ ነገሮች ያለን ኃይል እናፈሳለን ለብዙ ነገሮች ጊዜያችንን ገንዘባችንን አውጥተን እንጠቀማለን እስልምና ጋር ሲመጣ ግን ከዛ ውጭ ሆነን እንገኛለን ይህ ችግር መቀረፍ መቻል ያለበት ዛሬ ነው ነገን እያሰብን ችግሮች እየሰፉ እያደጉ እየበረቱ እየመጡ ነው በየጊዜው የምንሰማቸው ነገር አስዋ ማይኩን ከትናንት የከፋ ነገር ነው ውስጣችንን የሚያቆስል ነገር ነው የበለጠ የሚያቃጥል ነገር ነው ሐቂቀተን እስልምና ላይ የደረሰ ያሉት ነገሮች ያሳፍራሉ ያሳዝናሉ በማን መካከል እኔ እናንተ ባለንበት ወቅት ላይ ይህ ችግር ሊሰማን ይገባል ስለዚህ በእኛ ልብ ውስጥ ከምንም ነገር በላይ እስልምና ቦታ ካልተሰጠው እኔ እናንተ ዋጋ አጥተናል መክፈል ያለባቸውን መስዋዕትነት ከፍለዋል እነሱም ደግሞ ምንጊዜም ከነሱ ቃል ላንወጣ በእድሜያችን ለመጣ ነገር ቢመጣ እንኳ ለንደራደር ቃል ገብተናል ቃላችንን ለመፈጸም ምን ያህል ተዘጋጅተናል ራሳችንን እንጠይቅ በድናችን እንድንጸና የሚመጣውን ፈተና በትዕግስትና በሶብር እየጠነከርን ለዲናችን የሚከፈለውን ሁሉ ለመክፈል ዝግጅት ማድረግ ይኖርብናል። እነሆ በግልጽ በባህር ዳር ዩኒቨርሲቲ ዘመቻው ተጀምሯል። ዘመቻው የተጀመረው ዛሬ አይደለም፣ ጥንት ቢሆንም አሁን ግን ገፍቶ መጥተዋል። ሶላት መስገድ ተከልክሏል። ንቃብ መልበስ እንዳይችሉ ተደርጓል። ተማሪዎችም በዚህ ትምህርታቸውን አቋርጠው ብዙ ዘመን የለፉበትን ትምህርት ትተው ለዲናቸው ሲሉ ወጥቷል እናስ ለዲናችን ምንድን ማድረግ ያለብን? ዛሬ በትምህርት ነገ በንግዳችን ነጎዲያ ደግሞ በህይወታችን ይመጣሉ። ህይወትን መቅጠፍ ከጀመሩ በት ብለዋል። እስካሁን ድረስ በዚህ አንድ ዓመት ውስጥ ሰላማዊ የሆኑ ንጹሐን ሙስሊሞች ተገድለዋል። ወደፊት ዘመቻው በዚሁ ተጠናክሮ እንደሚቀጥል ነው የሚታወቀው። በትላንቱ ጁምዓ ብቻ በደሴ በርካታ ንጹሐኖች ተደብድበዋል። ሙስሊም በመሆናቸው ከፍተኛ እንግልት ደርሶባቸዋል። በአዳማ ከተማ የተፈጸመውን ነገር ሁላችንም የምናውቀው ነው። ይሄ ግን የጥቂት ግለሰቦች ወይም የጥቂት ሰዎች አይደለም። ድኑ የሁላችንም ነው። በእርግጥም አንድ ወቅት በድሮሴ እንዳለው ዲኑን አላህ ጠብቀዋል፣ እኛ ግን ከአላህ ፊት ምን የምንቀርበው? ዲናችን ስንጠብቅ ቅድም ያልኳችሁን አትርሱ። ዲኑ ጠባቂው አላህ እኛ ባለመጠበቃችን ኪሳራን ከመፍራት በመጠበቃችን ትሩፋትን ፈልገ ነው ለራሳችን ስንል ነው በነፍስ ወከፍ እኔ የምገባባት ቀብር ውስጥ ማንም ሰው አይገባም እናቴ አትገባም አባቴ አይገባም ወንድሜ አይገባም ግልጽ ማለት ነው በነፍስ ወከፍ እኔ ብቻ ነው ሁላችንም እነሱ الله سبحانه وتعالى في سن سن سنتقيد معذرة إلى الله الله زند يكرتال يسبل لنا من كترة إذن لما قوم من المزيد يقول بتكلم اللي فلك بالرزي يتخفل لنا يعني أنا إذا على ويدك بقر الله أثنان هل ما زند كل من سوى الله زند يعلم ተጠያቂነቱን ነፃ ለማድረግ እዚህ ቦታ ከምንም ነገር በላይ ዋጋ የምንሰጠው ነው። በምንም ነገር የማንደራደርበት በርካታ ሰዋቦች አጥንታቸውን የተፈከሱበት ደማቸውን ያፈሰሱበት ከዚያም ባሻገር ሀገራችን ያሉ ዑለማዎች አጼዎችን ተጋፍጠው አንገታቸውን ተቆርጠው ከዚያም አልፎ ተርፎ በረሃብና በስቃይ ተንገላተው እዚህ ያደረሱትን ግን እንደ ቀልድ እንደ ቀላል ነገር እኛ የምንቀለድበት እኛ ለሌላው አሳልፈን የምንሰጥበት ምንም ምክንያት የለም። በሌላ ነገር ሁሉ ልንደራደር እንችላለን። በዲነል እስላም ግን መቼም ፍጹም አንደራደርም። ለዚህ ደግሞ ሁላችንም ትጥቃችንን ማጥበቅ፣ ቃላችንን መጠበቅ ግድ ይለናል። ዛሬ ቃል የገባነው ቃል ነገ በአላህ ፊት ያስጠይቀናል። ለዚህ ደግሞ ሁላችንም ከኔ ይፈለጋል የሚለውን ነገር አጥንተን እነሆ ለትግሉ ሂደት ወሳኝ ሚና መጫወት ይኖርብናል። ይህን ካላደረግን ግን አዎ ይህን ግን ሁላችንም ነገ ቀብር ስንገባ በአላህ እንጠይቃለን አዎ በምናችን ለመጣ ነገር በፍጹም በምንም አይነት ሁኔታ ልንደራደር አይገባም ድል ለኢትዮጵያ ሙስሊሞች አንተ ያላህ ባሪያ ወጣቱ ወታደር በድሉ መሃል ገብተህ እያሰማ ተክቢር የረሱል ነኝ እኔ እያልክ ስትፎክር የረሱል ነኝ እኔ እያልክ ስትፎክር መምጣትህን ይወቅ ጠላትም ይሸበት መምጣትህን ይወቅ ጠላትም ይሸበት። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች የእስካሁኖቹ ነበሩ። በፕሮግራማችን ላይ ለመዳሰስ እንደሞከር ነው ካሁን በኋላ ሙስሊሙ ህብረተሰብ መዘናጋት ማቆም እንዳለበትና ከልቡ ቆርጦ እስከ ሞት መስዋዕትነት ለመክፈል መዘጋጀት እንዳለበት አስታውሰናችኋል። ይህንንም ነገ ዛሬ ሳንል ዛሬውኑ መወሰን ይኖርብናል። የሚደርሷችሁን መረጃዎች በኢሜይላችን ኤፍቲኤች911 አት ጂሜይል ዶት ኮም እንድትልኩልን እንጠይቃለን። ፍትህ ሬዲዮ ከባህር ዳር ዩኒቨርሲቲ ከትምህርት ገበታቸው ከተፈናቀሉት ውድ ተማሪዎቻችን ጎን መሆኗን በዚሁ አጋጣሚ እንገልጻለን። ፍትህ ሬዲዮንና ሌሎች ለትግሉ ጠቃሚ የሆኑ ኦዲዮችን በብሉቱዝ ለወዳጅ ዘመድ በማስተላለፍ ትግሉን የበለጠ አጠናክረን እንቀጥል እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። የስልምናን ማጥፋት ዘመቻ ያበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል።